السلام عليكم ورحمة الله وبركاته እሺ ከተሰማ ኢንሻአላህ እንጀምራለን بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم قال لا يحل لامرأة أن تصوم وزوج وزوجها شاهد إلا بإذنه متفق عليه واللفظ للبخاري زاد أبو داود غير رمضان الحمد لله رب العالمين والصلاة والسلام على من بعثه الله رحمة للعالمين وعلى آله وصحبه أجمعين وبعد فيقول المؤلف ابن حجر رحمه الله تعالى في بلوغ المرام عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا يحل للمرأة أن تصوم وزوجها شاهد إلا بإذنه متفق عليه واللفظ للبخاري زاد أبو داود غير رمضان وروي عن أبي هريرة معلتنا وكأبو هريرة تزجب من أبو هريرة أن رسول الله صلى الله عليه وسلم قال የአላህ መልእክተኛ የሚቀጥለውን ተናግረዋል ላያቲ ለሴት አይፈቀድል ይበቃላትም አንተሱ ማለት መጾም አይበቃላትም ወይም አይፈቀድላትም ወዘውጁሃ ሻሂዱን ባለቤቷ የትዳር ጓደኛዋ እያለ አጠገቧ እያለ ማለት ያው ሰፈር ያልወጣ መንገድ ያልወጣ ወደ ስራ ያልሄደ የሆነች ሴት መጾም አትችልም ኢላ ቢኢዝኒሂ በርሱ ፍቃድ እንጂ ነገ መጾም ፈልጋለሁ ሰኞ ነገ ሐሙስ መጾም ፈልጋለሁ ብላ አስፈቅዳ እንጂ ሳይፈቅድላት መጾም አይፈቀድላትም ማለት መብቱ የሱ ነው ማለት ነው ምን አገባ በኔ የምን ስልጣን ነው እንዳትሉ ሸሪዓ አላህ ያስቀመጠው የደነገገው ነገር ነው ባልም የማይፈቀድለት ነገሮች አሉ ቦታው ላይ እዚህ ቦታ ላይ ግን ስልጣኑ የባል ነው እያለ ነው ሱና ጾም ከሆነ ነው ዛዳ አቡ ዳውድ ብሎ غير ረመዳን አለ ረመዳን ጾም ላይ ዋጅብና ፈርድ ጾም ላይስ ባልን ማስፈቀድ አይጠበቅባችሁም የአላህ ግዴታ ስለሆነ ፈቀደ አልፈቀደ እሱ ዝቦታ ስልጣን የለውም ረመዳን ላይ ከረመዳን ውጭ ሆነው ግን ብተውትም ሴቶች ቢተውቱም ስለማያስቀጣቸው ቢሰሩትም ደግሞ አጅር ስለሚያመጣ ባላቸውን አስፈቅደው ነው መጾም ያለባቸው ረመዳንማ ፈመን شهد منكم شهر فليصمه يا الله ረመዳንም ወር ላይ ጤናማ ሆኖ መንገድ ሳይወጣ ሙስሊም ሆኖ ከተገኘ ማንኛውም መጾም አለበት ነው ከዚህ ሐዲስ የምንረዳው ዋናው ቁም ነገር ለባል ሴቶች ማሟላት ያለባቸው ግዴታዎች ብዙ ናቸው ትልቅ ናቸው ለውጁብ ጧዓቲህ እሱም መታዘዝ ግዴታ ስለሚሆንባት ወምቲፋሊ አምሪሂ ተዛዙ መፈጸም የግድ ስለሚሆን በቸ ቢልማዕሩፍ واجابه مطالبه العادله مطالبه العادله ورغباته الممكنه ለባል ሊደረግ የሚችሉ ነገሮችን ሁሉ የማድረግ እሺ የማለት ግዴታ ይኖርባታልና ነው አንድ ሴት ይላሉ ኢማሙ ابن تيميه رحمه الله اذا تزوجت المراه አንድ ሴት ስታገባ ካነ زوجها املك بها من ابيها ይላል ሳታገባ አባቷ ነበር እሷ የሚቆጣጠራት ካገባች በኋላ ባሏ አምለክ ነው ባሏ አምለክ ነው የበለጠ ስልጣን አለው ከማን ካባቷ ወጧዓቱ ዘውጂሃ عليها አውጀቡ ለባሏ መታዘዝ እሷ ላይ ግዴታ ይሆንባታል ለምን ከተባለ ትርሚዚ የዘገቡት ሐዲስ ያጠናክረዋል ምን የሚል ሐዲስ አለ لو كنت آمرا احدا ان يسجد لاحد لامرت المراه ان تسجد لزوجها من الحديث ሰው ለሰው ሱጁድ ማድረግ አይፈቀድም እንጂ ቢፈቀድ ሚስት ለባሏ ነበር ትስገድላት የሚባለው ብየማዘዋል ግን ከአላህ ውጭ ላለ አካል ስግደት አይፈቀድምና ሴትም ብትሆን ለባሏ ትስገድ አይደለም አሉ ከዚህ ተነስተን አንው لا يحل لها ان تصوم صوم تطوع وزوجها حاضر እንላለን ባሏ ባገር ቤት እያለ መጾም አይፈቀድላትም ከሱ ጋር ተግባብታ ተስማምታ ከሆነ እንጂ ባገር ቤት ከሌለስ ባይፈድም ቢፈድም በአገር ቤት ከሌለ መጾም ትችላለች ማስፈቀድ አይጠበቅባትም ነው ከሌለ እንግዲህ ይሄን ያክል ነው ባል ሀቅ የተሰጠው ባባ መርሃባ ተበል ነው ረመዳን ከሆነ አዳም ሆነ ለታዳም ሆነ ከባሏ በፊት በአላህ ማስቀደም ስለሚኖርበት መጾም ይኖርባታል لا يحل على الزجاج በደንብ ይዩት لا يحل للمراه ان تصوم ያለው لا يحل ማለት አይፈቀድም ማለት ነው አይበቃም ማለት ነው ስለዚህ ሳታስፈቅደው ብትጾምስ ሳታስፈቅደው ብትጾም ወንጀል መሆኑ ያው ግልጽ ነው ጾሙ ግን ጾም ይሆናል አይሆንም ነው ጥያቄ ይሆናል ይሄን ምትል ሴቶች ናቸው ማለት ወንዶች አጥሉ ጾሙ አዎ ጾሙ ይቻላል ነው የምንለው لا يحل ማዚጋ አይፈቀድም አይሆንም ማድረግ የለባትም ማለት ነው እንጂ ጾሙ لا يصح አይደለም ጭራሽ አይሆንም አይበቃም ማለት አይደለም ስለዚህ ወለው ሷመት نفلا بغير اذنه صح صيامها ጾሟ ይፈቀዳ ይበቃል ነው የምንለው مع ان صيامها محرم عليها لمن ذلك ان حق زوجها مقدم على صوم التطوع ስለዚህ ባልና ሚስት ምን ጊዜም ተጣጥመው ተግባብተው ጥሩ ነገር ለመፈጸም ከሁለቱም በኩል ጥሩ የሆነ እሽራ ሐሰና ሙአመላ ጠይባ ከሁለቱም ይፈልጋል በጥሩ ማዘዝ በጥሩ መተግበር ከሴቶችም ከወንዶችም ማለት ነው ወተስተምሩ العشره ይሄ የዚህን ጊዜ እሷ የሱን ሀቅ ስትጠብቅ እርሱም የእርሷን ሀቅ ሲጠብቅ መፈቃቀል መተዛዘን መወደቱን ወራህማ እንዳለው አላህ Subhanahu Ta'ala ያ ነገር ይፈጠርና ትዳራቸው እያማረ ይመጣል ይሄ ካልሆነ ያስቸግራል ነው ባል መፍቀድ አለበት ስንል ደግሞ ፈቅጀልሻለሁ ጾሚ ማለት አይጠበቅበትም መጾሟን የመደገፍ አዝማሚያ ከታየበት ፈቀደ ይባል ይቻላል اذا علمت من زوجها من قرائن الحال ما يدل على الرضا بذلك فانه يكفي فان الاذن العرفيه كالاذن اللفظي ይላሉ ባህላዊ ፍቃዶች ከቃላት ፍቃድ ጋር ተመሳሳይ ናቸውና ለምሳሌ ነገ ጾማለሁ ስትል ዝም ካለ ደስተኛ ነው ማለት ነው መጾም የለብሽም ካለ ግልጽ ነው እሱን ካኮፋተረ አትጾሚ ነው የሚሆነው አይደል እና ምልክቶች አሉ በምልክት አይታ ማፍቀዱ ካወቀች መጾም ትችላለች ነው ቀጥሉ وعن ابي سعيد الخضري رضي الله تعالى عنه ان ان رسول الله صلى الله عليه وسلم نهى عن صيام يومين ويوم, ويوم الفطر ويوم النهر متفق عليه وعن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم نهى عن صيام يومين يوم الفطر يوم الفطر ويوم النحر آه، አቡ ሰዒድ ኹድሪ ታዋቂ ሱሐቢ ናቸው ስራቸውን አላህ ወደላቸውና ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል ይሉናል ምናሉ ነሃ ነብያችን ከልክለዋል አሉ አንሲያሚ የውመይኒ ሁለት ቀንን ከመጾም ከልክለዋል ሁለት ቀናቶችን በአመት ውስጥ ሁለት ቀኖች አሉ መጾም ከልከል የሚሆንባቸው እነሱን ቀን መጾምን ክልክል አድርገዋል አንደኛው የውሚል ፍጥር ነው ዒደል ፍጥር የምንለው ማለት ነው ሁለተኛው ወየውም النحሪ የማረጃው ቀን ማለት ነው በርካታ ፈየሮች የሚታረዱት የኢድ ቀን የኢድ አድሃ አይደል የውም النحር ይባላል የማረጃው ቀን ወይም የኢድ ቀን የኢድ አድሃ ቀን መጾም ለወንድም ለሴትም ለማንም አይፈቀድም متفقون عليه ቡኻሪና ሙስሊም يوم الفطر ምንት ሲያሚ የውመይኒ ዚጋ መክሱራ ስለሆነች ተፍሲል ነው ከዛ የውም የሚለው ወይም በደል ነው አንሲያ አን ሲያሚ የውም الفطر እንደማለት وعن صيام يوم النحر እንደማለት ስለሆነ የውሚ የውሚ ነው ምንለው እኒህ ሁለት ቀኖች መጾምን ከልክለዋል ነው ለምን ሁማ ዒደል ሙስሊሚን የሙስሊሞች ሁለት ዒዶች ናቸውና ሙስሊሞች ደስታቸውን የሚገልጹበት አላህን የሚያመሰግኑበት ቀን ነውና ረመዳን በሰላም ያጠናቀቀላቸው ጌታ ለጾሙ መጨረሻ ላደረሳቸው ጌታ የሚያመሰግኑበት ሐጅን በሰላም ለማከናወናቸውና ሀዲያቸውን አዷሃቸውን በሰላም ለማረብ ያበቃቸው ጌታ ሹክር የሚሰጡበት ስለሆነ ነው የዛን ቀን መብሊያ መጠጫም ስለሆነ ነው አላህ Subhanahu Wa Ta'ala 30 ቀን ወይም 29 ቀን እንድንጾም አዞን ያንን እንደጨረስ ደግሞ የግድ መጨረሳችንን የምንገልጽበት መብላት መጠጣት መደሳት ነው يوم النهر የሚታረድበት ቀን ነው فاذا وجبت جنوبها فكلوا منها ነው የሚለው ብሉ ነው የሚለው እንጂ ጾሙ አይደለም እኚህ ሁለት መጾም ሙኻሊፍ لما شرعه الله واباحه فيما አንዳንዶች ሐጅ ላይ ሆነው ማረድ ያልቻሉ ሰዎች ይጾማሉ ባለማወቅ ለምን ሐጅ ላይ ወሰላሳ አያም في الحج ብሏልና መጾም አለብን ብለው ዒድን ይጾማሉ ያላወቁ አለቁ ነው ስለዚህ አይጾምም የፈለገ ቢሆን እሺ حرام بالإجماع ነው ነብያችን ከልክለዋል በኢጅማዕም ሁለትን ቀን መጾም ክልክል ነው አይቻልም ጾሙም ቢጾምም ራሱ ጾም ሊሆን አይችልም ለመስህ ጾሙ ነው እንደ ቅድሙ ባላሳታ ሰቅድ መጾም አይፈቀድላት እንደሚለው አይደለም ይሄ ጭራሽ አይቻልም يوم العيد هو ما اتفق عليه المسلمون وتحقق لديهم ثبوته ولا عبرة بكبر الاهلة وصغرها كما لا عبرة بتعيين الدخول والخروج بالحساب وانما العبرة بالشهادة الصادقة على الرؤية البصرية المجردة فقد جاء في البخاري ومسلم أن النبي صلى الله عليه وسلم قال إذا رأيتموه فصوموا وإذا رأيتموه فافطروا ስለሆነ ጨረጋው ከታየ መጾም አይቻልም ማፍጠር ግዴታ ይሆናል ነው فطركم يوم لا تفطرون طيب كترسي ከተሰማ ቀጥሉ وعن سيدة وعن شيبة الهزلي رضي الله عنه قال قال رسول الله صلى الله عليه وسلم أيام التشريق أيام أكل والشرب وذكر الله عز وجل رواه مسلم طيب <clears throat> وعن نبيشة وعن نبيشة الهذلي رضي الله عنه قال قال رسول الله صلى الله عليه وسلم أيام التشريق أيام أكل وشرب وذكر الله عز وجل رواه مسلم ኑበይሸተ الهذلي የተባለው ሰው ወንድ መሆኑን የሚያሳየው ስሙ የሴት ይመስላል ግን ወንድ ነው رضي الله عنه ነው ያለው ሴት ብትሆን አንሃ ነበር የሚለው قال قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናግረዋል አያሙ ተሽሪቅ ተሽሪቅ ማለት ስጋን ዘልዝለው የሚያንጠለጥሉበት ቀን ስለሆነ አያመ ተሽሪቅ ተባለ አላያል አያመ ተሽሪቅ ታወቀ ነው ዒደል አድሃን ውለን ቀጥለው ያሉ ሶስት ቀናቶች ዒደል አያመ ተሽሪቅ ይባላል ከዒዱ ውጭ ሶስት ቀን አያሙ አክሊን የመብሊያ ቀኖች ወሹርብን የመጠጫ ቀኖች ወዚክር الله عز وجل አላህም ዚክር የሚዘከርበት ቀናቶች ናቸው በማንኛውም ቀን አላህ ቢዘከርም ለየት ባለና በሰፊው ዚክር የሚዘከረው በአያመ ተሽሪቅ ነው በየሶላቱ መጨረሻ ላይ አላሁ አክበር እንላለን አልহামዱሊላህ እንላለን ታታር ስንወረውር አላሁ አክበር እንላለን ስንሄድ ስንመጣ ተክብራ እናደርጋለን የመሳሰሉ ስለዚህ እነዚህ ዚክሮች ናቸው ስለዚህ አሁን ኪታቡ ሰውም ላይ የማንጣቱ ምንድነው አያመ ተሽሪክ አይጾምም ይሄ ግን حرام ሳይሆን ይጣላል ነው ዘለማዎች መክሩህ ነው መብሊያ መጠጫውን ቀን ወደ ጾም መቀየር የለብንምና ይጠላል ነው አንዳንዶቹ حرام ምንም አሉ አንዳንዶቹ ደግሞ የለም حرام የለውም ግን ይጠላል እና ከሚጠሉ ጾሞች የሚቆጥሩት 11ኛ ቀን በጨረቃው 12ኛ 13ኛ ማለት ነው የሄዱ ሲጨመር አስረኛው አረፋ ደግሞ አረፋ ቀን ሲመደብ አምስቱን እንዳለ የመተሽቅ ይምላቸዋል አረጃል ዘጠነኛው መጾሚያው ይቻለ አረፋ ላልዋለሰው አስረኛው ጭራሽ አይቻልም ብለናል ከዛ በኋላ ያሉ ሶስት ቀናቶች መጾሙ አይሆንም ክልክል ነው ይጠላል ነው አያመ ተሽሪቅ ሶስት ቀኖች ናቸው በኋላ አል11 12 13 ናቸው ከዚህ ህጃ መብሊያ መጠጫ ናቸው واذكروا الله في ايام معدودات ማለት አያመ ተሽሪቅ ተባለ አያመ ተሽሪቅ የተባለችበት ሰዎች አዷህና ሀዲን የፍሪዳና የለውዱህ የሚታረደውን ቆራጠው ዘልዝለው ፀሐይ ላይ የሚያሰጡበት ነበር እንዳሁኑ ሰላጃ የለም ለብዙ ቀን እንዲቆይ ቋንጤ ታቃላችሁ ቋንጣ ነው ቋንጤ እሱ ስለሚሰቅሉ አያመ ተሽሪቅ አሉት ይላል የአያመ ተሸቂም መጾም ሶስት ቀውር አለበት አንዱ አባባል ጭራሽ አይቻልም መጾሙ ነው የሚሉት ተመቱ ቂራን ያደረገ ሰው የሚያርደው አጥቶ ካልሆነ በቀር ጭራሽ አይቻልም ይላሉ ሌሎቹ ደግሞ ማንም ምንም ማን አይቻልም ጭራሽ ተመቶ ላይ እርድ ያጣ ሰው ቂራን ላይ እርድ ያጣ ሰው እንደሆነም መጾም አይችልም የሚሉ ናቸው ሶስተኛው ቀን ለተመቶ ለቂራን ይቻላል እንደዚሁም ሰበብና ምክንያት ላለው ጾም ይቻላል ለትርፍ ሱና ተብሎ ግን አይጾምም ይላሉ ሷሂሁ የትኛው ነው ትክክለኛው ቀውን አይቻልም የሚለው ነው ኢላ ለተመቶይ ወልቂራን የሚለው ሙተመቴና ቃሪ ለሆነና ፍርድ ያላጣ ሰው ካልሆነ አይቻልም የሚለው ትክክል ነው እሱ ሲፈቀድለታል ለምን ከተባለ ያው እንደሚቻል የሚያመለክተው ሐጅ ላይ ጾሙ የሚል ራሱ ስላለው ማለት ነው وثلاثه في الحج ይመስላል ይችላል ተባለ ቀጥሉ وعن عائشة وابن عمر رضي الله عنهما قال لم يرخص في أيام التشريق أن يسمن إلا لمن لم يجد الحدي رواه البخاري وعن عائشة وابن عمر قلت ناتشو رضي الله عنهم عمر جمرنا قال ሁለቱ አይሻና ዑመር እብኑ ዑመር አሉ ቃላ ነው ቃለ እንዳትሉ ቃላ لم يرخص في ايام التشريق ان يصمن الا لمن لم يجد الهديه رواه البخاري لم يرخص አልተፈቀደም في ايام التشريق በተሽሪቅ ቀናቶች ላይ አንዩ ጾምና ሊጾሙ አልተፈቀደም ኢላ ሊመለነ እንግዲህ ለሃዲየ የሚያርደው ላጣ ሰው ካልሆነ በቀር ቂራን ሰርቷል ደም አለበት ተመቶ ሰርቷል ደም አለበት ማረድ አለበት የሚያርደው ግን መግዣ ገንዘብ የለውም ወይም የሚታረው ነገር የለውም አስር ቀን ይጾማል ሶስቱ ቀን ሀጅ ላይ ሰባቱ ቀን ወደ መኖሪያው ቦታ ሲመለስ ሳውዲ ውስጥም ሆነ ውጭም ሆነ ስለዚህ ያላገኘ ሰው ሲቀር መጾም የለበትም ይያለ ነው ይሄ ቀው ነው ትክክለኛው ቅድም ሀዲ አጣ ሰው ካልሆነ በቀር አያመ ተሽቂ መጾም አይቻልም ያለው ቀው ይበልጣል ያለበት ማስረጃው ይሄ ነው ግልጽ የሆነ ሀዲስ መጥቷል ለሚرخص في ايام التشريق ان يصوم الا لمن لم يجد الهدي ብለዋል ሙተመት ሆኖ ቃርን ሆኖ የሚያርድ ያጣ ሰው ካልሆነ በቀር እሱስ ተሐጅ ላይ ይጾም ስለተባለ ያው መጾም አለበት يشلال نو تعطلوا وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال لا تخص ليلة الجمعة بقيام من بين الليالي ولا تخص يوم الجمعة بصيام يعني من بين الأيام إلا أن يكون في صوم يصومه أحدكم رواه مسلم كثروا كثروا قال رسول الله صلى الله عليه وسلم لا يصومن أحدكم يوم الجمعة إلا أن يصوم يوما قبله أو يوما بعده متفق عليه طيب ሁለቱ ሐዲሶች ተመሳሳይ ሐዲሶች ስለሆኑ ነው وعن ابي هريره رضي الله عنه عن النبي صلى الله عليه وسلم قال لا تخص ليله الجمعه بقيام من بين الليالي ولا تخص يوم الجمعه بصيام من بين الايام الا ان يكون في صوم يصومه احدكم رواه مسلم ከአቡ ሁረይራ ተዘገበ ስራቸውን አለላቸውና ከነብያችን አለይሂ ሰላቱ ወሰለም በመጥቀስ ዘገቡልን ምን አሉ ነብዩ አለይሂ ሰላቱ ወሰለም قال لا تخصوا አትለዩ አትነጥሉ ለይለተ ጁሙዓቲ የጁሙአን ሌሊት የኸሚስ ሰዎች ካላችሁ ወደ ማዳምጡ የጁሙዓን ሌሊት ማለት ከቀሩ ሌሊት ነው የሚቀርቡ በነገራችን ዛሬ አሁን ሰኞ ነው አይደል አሁን ያለንበት ሌሊት የማክሰኞ ሌሊት ነው ያለነው ከቀኑ ሌት ነው የሚቀድመው በሸሪያችን አረፋ ላይ ሲቀር ስለዚህ የጁሙአን ሌሊት አትለዩት ማለት ኸሚስን ማለት ነው እኛ ኸሚስ የምንለው ለተ ጁሙዓ ይባላል ቢቂያሚን በዒባዳ ያሉ በመቃምም ቢሆን ነው እሺ በመቆምም ቢቂያማት ዒባዳ ማለት ነው ቂያም የሚለው አብዛኝ ሶላት የሚከናወነው በመቆም ስለሆነ እንጂ ቂያም ማለት ዚክር እየዘከሩም ቢሆን ቁጭ ብሎም ቢሆን ማለት ነው ኢባዳ ያደረጉ ቁርአን የቀሩም ቢሆን ቂያም ይባላል ሚን በይኒ ለያሊ ከሌሊቶቹ መካከል የጁሙአ ሌሊት ለይታችሁ ኢባዳ አታከናውኑበት ነው እንኳን ኢባዳ ያልሆነ حرام ነገር እንጥሉ በቀርቶ ኢባዳም እንዳታከናውኑበት እየተባለ ነው ወላ ተኹሱ አትለዩት አትነጥሉት አሉ የውመል ጁሙአቲ የጁሙአን ቀን ቢሲያምን በጾም من بين الايام ከቀናቶች መካከል በደንብ ይህን ሐዲስ ካዳመጣችሁት ካሰረተናችሁት የሚሰጠን ትርጉም አለ በጣም አያመ العيد አይጾምም ብለዋል ቅድም የዒድ ቀን መጾም حرام ነው ጁሙዓ ደግሞ የሳምንተው ዒዳችን ነው ለሙስሊሞች ነገር ግን ኢድ ስለሆነ ጁሙአን ለይተን መጾም አንችልም አትጾሙ ተብለናል ጁሙአን ለይታችሁ አትጾሙ ተብለናል ነገር ግን ሌላ ሰበብ ካለው ጁሙአ በመሆኑ ብቻ እንጾመው ሌላ ሰበብ ካለ ግን ጁሙአ ቀን እንድንጾም የሚያስችለን እንጾመዋለን ኢላ አን የኩናሉ ቢሆን እንጂ ፊሶሚን በጾም ላይ ያጾሙ የሱሙ አሐድኩም አንዳችሁ የሚጾመው ጾም ኑሮት ጁሙዓ ላይ ገጥሞ ካልሆነ በቀር አጋጣሚ እንበል አያመል ግድን የሚጾም የምትጾም ሴት ነበረች እንበል ሮብና ሐሙስ ወራ ላይ ነች ጁሙዓ ግን ጸዳች እንበል ከአያመል ግድ አንድ ቀን አገኘች ማለት ነው ልጾመው ትችላለች ነገር ግን ጁሙዓን ለይቶ መጾም የለበትም ነው ለብቻው ያለም ምክንያት ሐዲሱ ضعيف ነው አይባልም ረዋሁ ሙስሊም ሙስሊም የዘገቡት ሷሂህ ሐዲስ ነው እንግዲህ ግልጽ የሆነ ሐዲስ የጁሙዓን ሌሊት በቂያመ ከሌሎች አትለዩት እየተባለ የጁሙዓን ሌሊት በኢባዳ ማሳለፍ ያለብን ብለው መከራከር ከነብያችን አለይሂ ሰላቱ ወሰለም ጋር መጋጨትና መቃረን ነው ይሄ ግልጽ ነገር ነው ሶላዋት አብዙ ተብሏል ሶላዋት ግዜም ቀኑንም ሌቱንም ልናደግ እንችላለን ሶላዋት ደግሞ ዝግጅት ያስፈልገው ምን ያስፈልገው አላህ መስለ አለ መሐመድ በያለበት ሆነ ማለት ነው እንጂ ተሰባስበን እንደ ዒድም ነገር አይደለም አንድ ላይ በጀማ የሚባል ነገር አይደለም በአንድ ላይ ማስዋሱ ራሱ የቻለ ግዴታ ነው وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم لا يصومن احدكم يوم الجمعه አንዳችሁም ጁማን እንዳይጾም አሉ ኢላ አን የሱመ የውመን ቀብለሁ አው የውመን ባደው ይሄስ ይቻላል ማለት ከበፊቱ ሐሙስን ጨምራችሁ ጁማ ጋር ወይ ጁማና ቅዳሜን አንድ ላይ ከሆነ ይሄ ችግር የለውም ነው ሙተፈቁን አለ ከፊትና ከኋላ ካመጣን ይቻላል ብቻውን ጁሙአን ግን አትጾሙት ጁሙአ አፍደሉ አያሚኩም የውም الجمعه ብለው ነብዩ አለይሂ ሰላቱ ወሰለም ከቀናችሁ ሁሉ ትልቁ ቀን ጁሙአ ነው ሰይድ አያም ይባላል ما طلعت الشمس ولا غربت على يوم خير من يوم الجمعه በጣም ትልቅ በሆነ ቀን ላይ ፀሐይ አልወጣች ማልገባችም እንደ ጁሙአ ቀን هدانا الله له وضل الناس وضل الناس عنه አላህ እኛም መራ ጁማን እዳዩ አድርገን ለመያዝ ሌሎቹ ሰዎች ግን አህለ ኪታቦች ይሁዳዎችም ሆኑ ነሳራዎች ተሸውደዋል ጁማን መምረጥ አልቻሉም ማለት ነው ይሁዳዎች ቅዳሜ መረጡ ነሳራዎች የእሁድ መረጡ አሁን እንኳን እኛም እሁድን እያከበርን ይመስላል አላየህም ነብዩ አለይሂ ሰላቱ ወሰለም ያው የመረጡልን ጁማአን ነው ሙስሊሞች ጁማአን ነው የሚያከብሩት እንጂ ያም የሚከበርበት ጁማ ሸሪዓ በሚያዘው መልኩ ነው ከዛ ውጭ አይቻልም ሶላተ ጁማ አለ በዛን ሰዓት መሸጥ መለወጥ ሁሉ ክፍል ይሆናል ከተት ብለን ወደ ሶላታችን እንሄዳለን መባል ያለባቸው ነገሮች እናደርጋለን ጁማ ለይተን ግን አንጾመውም አጋጣሚ ግን ከሐሙስ ጋር ከቅዳሜ ጋር ከሆነ ልንጾመው እንችላለን ኢፍራዱ ነው የተከለከለው ኢፍራዱ ሲያም ኢፍራዱ ሰውሚ የውም ጁማ አይቻልም ሌላ ቀን ካልጨመርን በስተፊት በስተፊቱ ወይ በስከፋላው ማለት ነው ከጨመርንበትስ ጁማን ቀን መጾም ክልክል ነው የሚለው ነገር ይነሳል ማለት ነው ለምን ጁሙአን አለየነው ሐሙስን ማብረን ጨምረነዋልና ሐዲሱ ዛሂሩ የሚያሳየው حرام መሆኑን ነው ጁሙአ ቀን መጾም ለምን لان النهي يفيد التحريم ይላሉ كما انه توجد ادله اخر صحيحه تفيد وجوب الفطر የጁሙአ ቀን ማፍጠር እንዳለብን የሚያመለክትም ሐዲስም ስላለ መጾሙ ክልክል የሚያደርግ ማለት ነው የጁዌሪ ሐዲስ አለ ቡኻሪ ላይ ይላል ይሁንና ግን ጀምሁሩ ዑለማ እዚህ ጋር ክልክልነቱ ለተህሪም አይደለም ለተንዚህ ነው ይጠላል ለማለት እንጂ حرام ነው ለማለት አይደለም አሉ ጀምሁሮች ለምን በዚህ እንደሄዱ انهم لما راوا اباحه صيامه بقرن ايوا ከበፊቱ አንድ ቀን ከተጾመ ከበኋላው አንድ ቀን ከተጾመ ይቻላል ማለታቸው ክልክልነቱ حرام ባይሆን ነው ይጣላል ለማን የፈለጉት ማለት ነው በዚህ ሄደው ነው ያሉበት አላየሃል አለመጾም ነው ዝሮ ዝሮ መጾም እንደሌለበት የሚያመለክት ከፍና ከኋላ ከጾም ነገር ችግር የለው እዚህ ጋር አንድ ትልቅ ሸህ የሚሉት ነገር አለ ኢባዳ መነሻው ውጥኑ በትእዛዝ ነው ኢባዳ ዝም ብለን የምንሰራው አይደለም የታዘዘውን ብቻ ነው የምንሰራው መብነሃ አለ አምር ነው አንድ ኢባዳ ኢባዳ አድርገን ለመያዝ ትእዛዝ መንጠፍ አለበት طيب والنهي والاتباع መከልከል على الامر والنهي والاتباع ايوه እነዚህ ነገሮች ዋና መሰረቶች ናቸው ይሄን እንዲያሰሩ ከተባል እናቆማለን ይሄን ስሩ ከተባል እንሰራለን ሰርተው ካሳዩን እንሰራለን فصيام يوم المولد የልደትን ቀን መጾም و27 من ረጀብ ረጀብ ላይ 27ኛውን መጾም ቢድዓ ነው አልተገኘምና ነብዩ አለይሂ ሰላቱ ወሰለም አላዘዙ እንደው ምን አሚል አመለ ለሳሊህ አምሩና ፈወረድ ብለዋል እነኚህ የመሳሰሉ የነቢያችን አስተምሮት የሚነቅፉ ነገሮች መርዱር ናቸው ረጀብን የጾም እንደዚህ የጾም እንደዚህ የጾም የሚሉ ሐዲሶች አጠቃላይ ዱአይፎች ናቸው ወይ መውዱዎች ናቸው ተብሏል እንደውም ከضعيፍ እንኳን የለም እስከ ማለት ይቀጥላሉ መውዱ ነው ወርቅ ነው የተቀጠፉ ሐዲሶች ናቸው የረጀብ ላይ አላየሃል ሰኞን ቀን ነብዩ አለይሂ ሰላቱ ወሰለም ይጾሙት ነበር ለምን ሲሏቸው የተወለድኩበትም ቀን ነው እንደገና ነብይነት ማዕረግ ያገኘውበት ቀን ነው ወዘተየው ተቃቅሰዋል የተወለድኩበት ቀን ነው የሚለው መጥቀሳቸውና ያንን ቀን ጾሞ መገኘታቸው እንደ ዒድ አድርጎ መያዝ አይቻልም ማለት እንደውም ያመለክታል ለምሽራቂታውስ የዒድ ቀን መጾም ከከ ስለሆነ የተወለዱበትን ቀን መጾማቸው የኔተ የትውል የልደት ቀኔ አይከበርም እንደ ዒድ አይያዝም በማለት ይጠቁማል ነው እንደው طيب قطنا وعنه أيضا رضي الله عنه أن رسول الله صلى الله عليه وسلم قال إذا انتصف شعبان فلا تصوموا رواه الخمسة واستنكره أحمد وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا انتصف شعبان فلا تصوموا አቡ ሁረይራ ያወሩት ነብያችን አሉ ነበር ያሉት ሻዕባን ከተጋመሰ በኋላ ሻዕባን ማለት ከረመዳን በፊት ያለው ወር ነው ስንተኛ ወር ማለት ነው ስምንተኛ ነው ማለት ነው ሻዕባን አይዋ እሱ ከተጋመሰ በኋላ ፈላተሱሙ ጾም እንዲያጾሙ ሻዕባን ከተጋመሰ በኋላ እንዲያጾሙ ብለዋል ነው የሚለው ዘጋቢዎቹ አምስቱ ናቸው ኢማሙ አህመድን ጨምሮ ማለት ነው ነገር ግን ወስተንከረው አህመድ ኢማሙ አህመድ ቢዘግቡትም ሐዲሱን እስተንከረው ማታ አውግዘውታል አልተቀበሉትም ማለት ዘጋቢዎቹ ተቀባይነት የሌላቸው ናቸው ማለት ነው ሐዲሱ ምን ሆነ ضعيف ሆነ ውርቅ ሆነ ስለዚህ ሻባን 15 ቀን ከሆነ በኋላ ግን እንጾማለን ማለት ነው ባይሆን የሚያሩበት ለምንድነው ሌላውን ቀን ሳይጾም ቆይቶ ቆይቶ ሻባን ከተጋመሰ በኋላ የሚጾሙ ሰዎች አሉ ጠብቀው ለነዚያ ነው ይሄ ሐዲስ የመጣው አንዳንድ በኩል ይላሉ እንደገና ሌላ ሐዲስ ሶይ ሐዲስ አለ ምን የሚል لا يتقدمن احدكم رمضان بصوم ማነ بصوم يوم او يومين የሚል ሐዲስ አለ ያንን ይወከሩታላ في صحيح الحديث لا يتقدمن احدكم رمضان بصوم يوم او يومين ረመዳንን በአንድ ቀን ጾምና በሁለት ቀን ጾም አትቅደሙት ይላል ይሄ ምንድነው የሚያሳየው ሻባን ከተጋመሰ በኋላ ብትጾሙ ችግር የለም ነው እስከ 20 እስከ 25 ብትጾሙ ችግር የለውም አንድ ቀንና ሁለት ቀን ሲቀረው ሻባን ሊያልቅ ረመዳን ሊገባ እንዳትጾሙ ነው ይሄም የተከለከለ ለማን ነው ልምድ ለሌለው ሰው ነው ልምድ ያለው ሰው ከሆነና እነዛ ቀን አጋጣሚ ሰኞና ሐሙስ ነው ካጋጠሙ መጾም ይችላል ግን ምናልባት ረመዳን ከሆነ ረመዳን አረጋዋል ካልሆነም ትርፍ ጾም ይሆንልኛል ብሎ እዛሽ ቀን ላይ ጠብቆ መጾም አይቻለም ነው ስለዚህ ያኛው ሀዲስ ውርቅ ስለሆነ ማስማማት ማይጠበቅብን ሷሂህ ቢሆን ኑሮ ግን ለማስማማት ኢዘን ተሶፈ ሻባኑ ፈላተሱሙ ያሉት ከወዳ ልምድ የሌለው ጾሙ ማያቅሰው ከተጋመሰ በኋላ መጾሙ ለመጨረሻ ለአያም ሸክ መጠባበቂያ ስለሚያደርገው አይሆንም ማለታቸው ነው እንል ነበር ነገር ግን ወርቅ ሆና ችግር የለም كاتبه وعن سماء بنت بشر رضي الله تعالى عنها أن رسول الله صلى الله عليه وسلم قال لا تشروا يوم السبت إلا فيما افترض عليكم فإن لم تجدوا أحدكم أحدكم إلا إلا آلهة عنب أو عود الشجرة فليمدوها رواه الخمسة ورجاله ثقات إلا أنه مضطرب وقد أنكره مالك وقال أبو داود وهو منسوخ طيب وعن السماء بنت بسر رضي الله عنها أن رسول الله صلى الله عليه وسلم قال لا تصوموا يوم السبت إلا فيما افترض عليكم فإن لم يجد أحدكم إلا لحاء عنب إلا لحاء عنب أو عود شجرة فليمضغها رواه الخمسة ورجاله ثقات الا انه مضطرب وقد انكره مالك وقال ابو داوود هو منسوخ ثم يسسم ነው ቢንቱ ቡስር አለ የቡስር ልጅ የሆነችው ثم ከሷ ተዘገበ ስራዋን አላህ ይወደድላትና ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ሐዲስ ተናግረዋል አለች ምን የሚለውን لا تصوموا يوم السبت ቅዳሜ ቀንን አትጹሙ ሰንበትን አትጹሙ ኢላ ፊ መፍተረዱ አለይኩም ግዴታ የተደረገባችሁ ቀን ላይ ካልሆነ በስተቀር ግዴታ ረመዳን ሆኖባችሁ ማም ካልሆነ በቀር ቅዳሜን አትጹሙት فإن لم يجد أحدكم የሚበላ ነገር አጣ አንድ ሰው የሚበላ ካጣ ወሽ መጾም አይቀርም አይደል የሚበላ እኮ ቢያጣ ኢላ አይነብን የወይን ቅርፍት ማለት ነው ሊሃ ሽፍ ሽፍን ማለት አይነቡን የሚሸፍነው ማለት ነው አው ዑደ ሸጀርን ሸጀረትን ወይም የዛፍ እንጨት ነገር እንደ ስዋክ የሚላመጥ ነገር አለ አንዳንድ ነገር እሱ ቢሆን ፈለም ዘግሃ አልጾምኩም ለማለት አለመጾሙን ለማሳየት ማላመጡ ያለበት የሚላመጥ ነገር እንደማስቲካ ነው የሚበላሰው እስከዚህ ድረስ ነው መጾሙ ክልክል ያደረጉት የሚል ነገር ነው አምስቱ ዘግበውታል ሐዲሱን ዘጋቢዎቹ ወንዶቹ ወሪጃሉ ይላል ሪጃ ስንል አንዷ ዘጋቢ ነው ሶማ ናት አይደል ሰኮ ሰሃቢ ሲየትም ብትወል ብትሆን ሪጃሉ ነው የሚባለው ብዙ ጊዜ ሐዲሱን የዘገቡት ሰነዱ ሪጃል ነው የሚባለው ስም ሆኗል ከውስጡ ሲየትም ቢኖረው ዘጋቢዎቹ ለማለት ነው ሲቃቱን ታማኞች ናቸው ኢላ አንሁ ባይሆን ሙጠሪቡ የተምታታ ነው ሐዲሱ ሰዎች ጥሩ ሰዎች ነበሩ ግን ዘገባው ሙጠሪብ ነው ያሉ አሉ ወቀድ አንከረሁ ማሊክ ነው ማሊክ አልተቀበሉትም ነው አንከረሁ ማለት ጠልተውታል ይሄ ሐዲስ ጥሩ ነው ብዬ አልቀበለውም ብለዋል አቡ ዳውድ ደግሞ ጥሩ ሆነ ምን ሆነ ተመስኳል ተሽሯል አለ ተሽሯል አለ አላየሃል ኢማሙ ኢብኑ ሐጀር ወሪጃሉ ፊቃት ብለዋል ያው ጥሩ ነው ለማፈልገው ይመስላል ትርሚዚ حسن هذا الحديث الترمذي وصححه الحاكم وافقه الذهبي ذهبي تسممتوا ابن السكرم ሰይብረውታል ነወዊም የሐዲስ ባለሙያዎች ይሄን ሐዲስ ጥሩ ነው ብለውታል ይላሉ ዳረቁንም እንደዚሁ ሙባረከ ፉሪም የትርሚዚ ሻሪህ ነው ጥሩ ሐዲስ ነው ብለውታል አንዳንዶቹ ضعيف ነው ብለውታል ضعيف ካሉት መካከል ኢማሙ ነሳኢ ይገኙበታል ኢማሙ ጦሃዊ እንዲሁም ወልሐፊዙ መሐጀርም ضعيف አድርገውታል እያለ ነው ሐዲሱ መጨረሻው ሐሰን የብዙዎቹ የሐዲስ ባለሙያዎች ሐሰን አድርሰውታል ضعيفም ቢሆን ተደጋግፎ ወደ ሐሰን ይደርሳል ማለት ነው طيب ቅዳሜን ቀን አጽሙ ነበረ የምትበሉት እንኳን ብታጡ የእንጨት ቅርፍትም ቢሆን ያላመጣችሁ ላለመጾም ሞክሩ የሚል ነገር ነው ያው ተሽሯል ማለት ሱናም ቢሆን ይጾማል ቅዳሜ ለምሳሌ ማዕረፋ ከሆነ ልንጾም እንችላለን እንዲሁም ከጁማ ጋር ካደረግነው ልንጾም እንችላለን ዙሮ ተሽሯል ማለት ያው መጾም ይቻላል ነው መነጠሩ ግን ሌላ ደግሞ አስነጥሩ ምን ደግሞ አለ መሰለኝ አላያል የአቡ ዳውድ ያካጥሩ ነው ተሽሯል የሚለው እስቲ ቀጥሉ ቀጥሉ ይወዳ አርሳ ለመሰለኝ وعن أم سلمة رضي الله تعالى عنها أن الرسول صلى أن الرسول الله صلى الله عليه وسلم أكثر ما كان يصوم من الأيام يوم السبت ويوم أحد ويوم أحد وكان يقول إنهما يوم عيدا عيد للمشركين وأنا أريد أن أخالفهم أخرجه النسائي أخرجه النسائي آه، وصححه ابن خزيمة وهذا اللفظ وعن أم سلامه رضي الله عنها أن رسول الله صلى الله عليه وسلم كان أكثر ما يصوم من الأيام يوم السبت ويوم الأحد وكان يقول إنهما يوم عيد للمشركين وأنا أريد أن أخالفهم أخرجه النسائي أخرجه النسائي شرط كده እንደውም نسائي ነው ያው ጀማ መሸህ وصححه ابن خزيمة وهذا لفظه ኡሙ ሰለማ የነቢያችን ባለቤት ናቸው ነብዩ ሰለላሁ ዐለይሂ ወሰለም አን ረሱላ ካነ ነበሩ አክተር ማይሱሙ ከሚጾሙት አብዛኙ ሚነራየም ከቀናቶች የውሙ ሰብት ነበር ቅዳሜ ቀን ነበር አለች እንዲሁም የውሙል አሐድ የእሁድ ቀን ነው ቅዳሜና እሁድን አብዛኝ ከሚጾሟቸው ቀናቶች ይገኛሉ አለች ወካነ يقول ይሉም ነበረ انهما هولت ቀናቶች ቅዳሜና እሁድ يوم عيد للمشركين ቅድም ያልኳችሁ ቅዳሜ የይሁዳዎች ቀን ነው እሁድ የነሳራዎች ቀን ነው ዒዳቸው ነው ማለት ነው ዋና ደግሞ እኔ ደግሞ ኡሪዱ ፈልጋለሁ አይሻለሁ ኛን ሙኻሊፈው ልነቅፋቸው ካፊሮችን ለመንቀፍ ፈልጋለሁ እነሱ መስማት አልፈልግም ስለዚህ ለዛ ነው የምጾመው ብለው ይናገሩ ነበረ ሐዲሱን ሳይዘግበውታል እብኑ ኹዘይማ ጥሩ ነው ሲሉ አስምረውበታል وهذا لفظه የእብኑ ኹዘይማ ቅንብር ነው وهذا لفظه ما كنبرو ገለጻው የኢብኑ ኹዘይማ ነው እያለ ነው طيب ኢብኑ ሂባንም ዘግበውታል ሐኪም ዘግበውታል እስናዱ ሷሂህ ነው ብለውታል ዘሃቢም ተስማምተዋል ሌሎች አንዳንዶቹ ግን ሰነዱ ላይ የማይታወቅ ሰው መጅሁል ሰው አለ ባህሩ የማይታወቅ ጥሩ ሰው ነው መጥፎ ሰው የማይባል መጅሁል ይባላል ማንነቱ ያልታወቀ ማለት ነው ولو صح صحيح ቢሆን ይህ ሐዲስ لم يصلح ان يعتبر ناسخا لحديث السماء የቅድሙ የሰማ ቢንቱ ቡስር ሐዲስ ይቀርናል ሐዲስ በነገራችን ሷሂህ ቢሆን እንኳን ያንን ሊነስኸው አይችልም ሊቃረረው አይችልም ለምን ከተባለ አንሁ ሷመ مع السبت يوم الجمعه ما ይቻላልና የጁሙአን ቀን ጾሙ ማኑ ቅዳሜ ቀን ጾሙ የሚል ነገር ቢመጣም ሌላ ቀን ጨምሮ ሊሆን ይችላል وبذلك لا يكون كخص السبت ቅዳሜን ለይቶ ጾም ማለት አይቻልምና የቅድሙ ደግሞ እየከለከለ የነበረው ቅዳሜን ብቻ ነጥሮ መጾምን ነው ይሄ ደግሞ ተጨማሪ ቀን ጾም ሊሆን ስለሚችል ናሲክ ሊሆን አይችልም አሉ የሰው وهذا لا يخالف الانفراد بصوم السبت وقال شيخنا ابو تيميه ليس في الحديث دليل على افراد يوم السبت بالصوم ይሄ ሐዲስ ይጾሙ ነበር ነቢያችን ቅዳሜን ቀን የሚለው የቅድሙ ሊሽራ አይችልም ለምን የቅድሙ ለይቶ ቅዳሜ ብቻ መጾምን እየከለከለ ነበረው ይሄ ደግሞ ሌላ ቀን ጨምሮ ሊሆን ስለሚችል ሊሽራው አይችልም የሚሉት አላያ ቅዳሜን ቀን ነጥሎ መጾም ይጠላል ዑለማዎች ምናልባት እንደ ጁሙአው የቀዷን ጾም የነዝርን ጾም የከፋራን ጾም ይዞ የመጣ ካልሆነ በስተቀር ማለት ነው طيب ጁማን ማነው ቅዳሜን ቀን መነጠል ክልክል ነው ለምን انه يوم تعظمه اليهود ويمسكون فيه عن الاشغال والاعمال ምንም አይስራ መስራት የለበትም በቅዳሜ ቀን ብለው ያስባሉ ካዶች ويتفرغون في العباده فصيامه ተሸብሁም بتعظيمهم اياه ነጥሮ ቅዳሜ መጾም የነሱን በዓል ማክበር ይመስላል ሙሻባህ ኩፋር ደግሞ ካፍሮች ጋር መመሳሰል محرمه فمن تشبه بقوم فهو منهم تبوالنا اما اذا جمع صيام يوم السبت مع يوم الاحد እሁድን ቀን ከጨመረበት ወይም ጁማን ከጨመረ فإن كراهة تزول ቅዳሜን ቀን አስሙ የሚለው ነገር አል ነው ተሸቡህ ያመጣምና فإن صيام اليومين فيه مخالفة لأهل الملتين جميعا إذ كل أصحاب الملة يعظمون يوما ولا يعظمون اليومين كليهما أيوة ሁለቱ ቀን መጾሙ ሁለቱን ቀን አያከብርምና አንድ ሰው አንድ ኡማ ሁለቱን ቀን አያከብሩ አንዱን ቀን ለይቶ ነው የሚያከብሩት ነው የሁዳዎች ምን እሁድን ነው ማን ነው ቅዳሜን ነው ነሳራዎች ምን እሁድን ነው እንጂ ሁለቱንም አያከብሩምና ያለ ነው على شيخ الاسلام دلت الدلائل من الكتاب والسنه والاجماع والاعتبار على ان تشبه بالكفار منهي عنه በካፍር መመሳሰል የተጠላ ነው ክልክል ነው ሙስሊም የሆነ ሰው በካፍር በባህላቸው መመሳሰል የለበትም ይላሉ ላምን ጧኑ ወላ ሸራብን የሚውስ በምግብም ሆነ በመጠጥ ወላ ሊባስን በልብስም በሆነ በመጸዳዳት እሳት በማንደድ ወዘተ እንግዲህ ስራ በማቆም ወዘተ አታ ንግድ የምናቆምበት ምን የምንልበት ብዙ ነገር አለኝ ያው ባስ ሲባል ብዙ ነገሮች እናቆማለን ያን በማድረግ ከካፍሮች ጋር መመሳሰል የለብንም ከማ ላይ ህልፊ ኢዕዳድ ወሊመትን ዝግጅት ማዘጋጀት ስለታ መስጠት ለየት ያለ የክት ልብስ እየለበሱ ወታየት ወዘተ በዚህ መመሳሰል የለብንም እንደ ማንኛውም ቀን አድርገን ነው የምናየው እነሱን ባህል ማለት ነው ተራቀ ፍየል እየገዙ እየወሰዱ አንድነት ማሳየት እያሉ የእነሱን ባህል ማክበር ይሄ ከእስላም መውጣት ነው እንጂ አንድነት አይባልም ይሄ አንድነት በእምነት ከሆነ በግልጽ መናገር ነው አለዛ አንድነታችንን የምናሳየው አገራዊ ጉዳይ ላይ ዱንያዊ ጉዳይ ላይ ሲሆን እንጂ እምነት ላይማ ዝቅተኛው እምነት ላይ ለኩም ዲኑኩም ወለዲን ነው ለእናንተ እምነታችሁ ለኛ እምነታችን አለን አንገናኝም ነው አለዛ ሐቁ ይሄ ነው ይሄን ተከተሉ ከዛ ውጭ ያለው ክህደት ነው ብሎ መናገር ነው ከዛ ውጭ መልመጥመጥ አያስፈልግም ይሄ ካቃተን መራ منكم منكرا فليغير بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك اضعف الايمان መጥላት የመጨረሻ ዝቅተኛ የኢማን እርከን ነው ከዛ በታች ከወረደ ሰውየው አብሮ እምነታቸው ማስከል ብቻ ነው ስለዚህ ሙስሊም ነኝ የሚል ሙስሊም ነኝ የምትል ሁሉ አህለል ኪታቦችን ሳይቀር በበዓላቶቻቸው መንቀፍ አለብን እንኳንስ እሳት አምላኪ ፀሐይ አምላኪ ከብት አምላኪዎች ቀርቶ ማለት ነው كما كان النبي صلى الله عليه وسلم يصوم السبت ولا احد قصدا ቅዳሜና እሁድን ነብያችን ይጾሙ ነበር ሁን ብለው ولمخالفه المشركين من اهل الكتاب ሙስሊምን ከብሎ ይጾሙ ነበር እያለን መመሳሰል ነሱ ጋር ከልከል ነው ሴት በወንድ ወንድ በሴት ሙስሊም ወንድም ሴቱም በካፊሮች መመሰል መመሳሰል አይቻልም ነው ስለዚህ ዛሬ ምን ንፋስካ ነው ዛሬ ምንድነው እያሉ የሚያመጡት ሀዲያ አያስፈልግም እኛ መስል የለብን መቀበልም የለብን ምን መመሰል ባዘቦቱ ያለ ግን እንደ ሰርግ ያለ ነገር ባዘቦቱ ቤት ሰርተው ቤት ምረቃ ከሆነ እነሱ መጡኛም ሄደ ሄደበላን ችግር የለውም እምነት ጋር የተያዘ ነገር ግን ላ አይቻልም طيب ቀጥሉ وعن أبي هريرة رضي الله تعالى عنه أن النبي صلى الله عليه وسلم نهى عن صوم يوم عرفة بعرفة رواه الخمسة غير الترمذي وصححه ابن خزيمة والحاكم واستنكره أقيلي وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم نهى عن صوم يوم عرفة بعرفة رواه الخمسة غير الترمذي وصححه ابن خزيمة والحاكم واستنكره العقيلي طيب كابو هريرة يتذكر حديث له ነብዩ ሰለላሁ ዐለይሂ ወሰለም የአረፋን ቀን አረፋ ላይ ሆኖ መጾምን ከልክለዋል ነው የሚለው ያረፋን ቀን አረፋ ላይ ለዋለ ሰው መጾምን ከልክለዋል አምስቱ ዘግበውታ ከትርሚዚ ሲቀር ከአምስቱ ትርሚዚ ቀረ ማለት ነው እብኑ ኹዘማና ሐኪም ጥሩ ሐዲስ ብለውት ነበር አልዑቀይል የተባሉ ታላቅ ዓሊም አልክመውታል ሐዲሱን ኢማሙ አህመድ አቡ ዳውድ ነሳኢ ኢብኑ ማጀህ ኢብኑ ኹዘይማ ሐኪም እና አልዑቀይል ሁሉ ዘግበውታል ሐዲሱ ያው ዞሮ ዞሮ ضعيف ነው የሚያደርጉት ነገር ግን የአረፋ ቀን አረፋ ለዋለ ሰው አይጹም የሚል ሌላ ሐዲስ አለ صوم يوم عرفه احتسب على الله ان يكفر السنه التي قبله والسنه التي بعده بلونا لا يقول الا ان الحاج يوم عرفه مشغول بوظائف ذلك اليوم የዛን ቀን የሚሰሩ ብዙ ኢባዳዎች አሉበትና ሐጅ ላይ የዋለ ሰው ተልቢያ ተክቢር ዚክር ዱዓ ምናምን እነዛ ቢዚ ሲያደርጉት እንዳይደክም መጾም የለበትም ነው ክልክልነቱ ባይሆን حرام ነው አይደለም ነው እንጂ ክልክል ነው ሁክሙ ትክክል ነው አረፋ ለዋለ ሰው መጾም የለበትም የሚለው ይሄ ሰነዱ ضعيف ቢሆንም ሐዲሱ ሌላ የሚያጠናክረው ሰሃድ ስላለ ተግባሩ ይሰራበታል ማለት ነው አደም استحباب صوم يوم عرفه بعرفه አረፋ ላይ ለዋለ ሰው መጾሙ አይወደድም ይሄ ጅምሁሩ ዑለማ አቋም አይወደድም ማለታቸው ከጾሙ ይበቃል ነው ግን አይበረታታም አይጠነካከርም ነው ان من ان ام الفضل ارسلت الى النبي صلى الله عليه وسلم بلبن ام الفضل ለበን አሲዛ ላከች ነብያች ዘንድ መቼ ያረፋ ቀን ነብዩ አለይሂ ሰላም ፈሸል ባን ነገር ጠጡት እየከተቡ አረፋ ላይ እንደጃችን አንሳሳይተው ጠጡት ኢብኑ ዑመርም ከነብዩ ጋር ሐጅ ሰርቻለሁኝ ከዛም ከአቡበክር ጋር ከዑመር ጋርም እንዲሁ ከዑስማንም ጋር ሐጅ ሰርቻለሁ አንድም ሰው የአረፋን ቀን ሲጾሙ አላየኋቸውም ይላሉ يوم عرفه ويوم النهر وايام التشريق عيدنا اهل الاسلام የሚል ሐዲስም ደግሞ ይዘግባሉ የአረፋ ቀን የዒድ ቀን አረፋ 9 ነው የውም النهر 10ኛው ነው ዋያሙ ተሽሪቅ 11 12 13 ማለት ነው በህጃ ላይ ዒዱና ኢዳችን ነው እናንተ የእስላም ባለቤቶች ብለው ተናግረዋል ኢድ ከሆነ ያው አይጾምም ነው ደስታና ጾም አንድ ላይ ሄዱ فاحكم الله تعالى مبنيه على جلب المصالح ودفع المفاسد والحمد لله على نعمه التي لا تحصى ስለዚህ የአረፋ ላይ የዋሉ ሰዎች አረፋን ቀመጾም አይወደድላቸውም እንደውም ክልክል ነው ነገር የሚያመጣው ስለሚደክሙ መርከም ስለሚያመጣ ነው አይቃም ነው ደግሞ ዛንቀ በጣም የሚያደክሙ አላየህ ግን ከጾሙ ጾሙ አይበቃም አንልም እሺ وعن عبد الله بن عمر عمرين رضي الله تعالى عنهما قال قال رسول الله صلى الله عليه وسلم لا صام من صام الأبد متفق عليه وللمسلم عن أبي قتادة باللفظ لا صام ولا أفطر وعن عبد الله بن عمرو رضي الله عنهما قال قال رسول الله صلى الله عليه وسلم لا صام من صام الابد متفق عليه ولمسلم من حديث ابي قتاده رضي الله عنه بلفظ لا صام ولا افطر ولا افطر ጨመረ ማለት ነው አብዱላህ ኢብኑ አምር ብን አለ ላ ሳመ አልጾመም መን ሳመል አበድ ዘላለም የጾመ ሰው ህይወቱ ሁሉ የጾመ ሰው ጾም አይባልም ጾም የለውም እንዲያን ጾም የለም አከታተው ሙሉ መጾም የለም ማለት ነው አመቱን متفقون العمد ማለት العبد ዘላለም ማለት ያው አመቱን ማለት ነው እንዳለ ጾም የለም ላሳም እንሰም العبد ጁምለቱን ኢንሻኢየቱን ዱዓኢየቱን حيث جاءت على سبيل الاخبار እንደ ወሬ አድርገው ተናገሩ እንጂ ጾሙ ይጥፋበት እንደማለት ነው ላሳም አልጾመም ብሎ እንደወሬ ተመናገራቸው ሙሳ መላብድ አመት የጾመ ሰው ጾም አልጾመም ይበር እንጂ እንዳይጾም ነገር ደግሞ ወይም ደግሞ አይጽም ጾም አያድርግለት አመት የጾመን ሰው ጾም አያድርግለት ብሎ እንደዱዋ ለምን እንዳትጾሙ ነው ዋናው ነገር መጾም የለበትም ጾም አለው ካለም ጾም የለውም ጾሙ ጾም አያድርግለት ማለት በጣም ያን ነገር እንድንርቀው የሚያደርግ ነገር ነው አልአበድ አበድ ማለት ወደህሩ ጠዊል ረጅም ጊዜ መጾም ማለት ነው ገደብ የለሽ የሆነ ጊዜ መጾም አልአበድ አባድ እንኳን ለብዙ ሲሆን አላየ ብዙ ጊዜ መጾም ማለት ነው هذا دعاء على الصائم زجر له عن مواصله الصيام المجهده الشاقه በጣም የሚያንገራታን ጾም ከመጾም እየከለከሉ ነው ብዙ የሚሰሩ ስራዎች አሉ ሁልጊዜ ኢባዳችን ጾም ብቻ ከሆነ ሌላው ይቀርብናል ብር አለ ብር ዋሊደይን አለ ብር ጎረቤት እንግዲህ ብዙ ነገር አለ ወል ኢህሳን ያን ለማድረግ ደግሞ ጾም የሚያበዛ ሰው ሊያቀተው ይችላል ነው አላየሃል አመት ሁሉ አይጾምም እዚህ ጋር አመት መጾም ይከለከለ ነው ረመዳንን ጾሞ ከሸዋል ጨረቃ ስድስት ቀን የጾመ ሰው አመት እንደጾመ ነው የሚለው ላይ ገብተው ስድስት ቀን መጾም አይሆንም የሚሉ ዑለማዎች እቺን መረጃ የሚያመጡት ይሄው አመቱ መጾም ክልክል ነው ክልክል በሆነ በመሰላቸው መጾም አይቻልም ማለታቸው ነው ብሎ የሚሄዱት ስለዚህ የጾም በላጭ የትኛው ነው ሰው ሙዳውር ነው አንድ ቀን መጾም አንድ ቀን ማፍሰር አንድ ቀን መጾም አንድ ቀን ማፍሰር ሲሆን ነው እንጂ ሁልጊዜ እንደ አመቱ መጾም ጥሩ አይደለም ነው ረህባንያ እንዳይሆን መፈላሰፍም እንዳይሆን አመቱ መጾም የለብንም ሰርተው ያሳዩ ነገር መጾም ያለብን ነብዩ አለይሂ ሰላቱ ሰላም ለሳምንት ነው ምናምን አከታተሉ ጾሙ እንዳታከታተሉ ማን አከታታችሁ እንዳስጾሙ ብለው ከልክለዋል አንቱ ሳንግዳ ስላቸው በእኛ የሚያበረኝ የሚያጠይት አለ ያጠኛል ብለው የተናገሩበት አጋጣሚ አለ ያን ስናየው ይሄን ስናየው ያው አከታትሎ መጾም ማከታተል ስንል ሳያፈጥም ለማለት ነው እንደገና ደግሞ እንደ ጊዜ መጾምም እንደዛው ለት ቢያፈጥንም ሁል ጊዜ የሚጾም ከሆነ ይሄም ጥሩ አይደለም ነው هذا والله أعلم صلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله